الرحمن الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا واحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير انك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكيها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين سورة العنكبوت سلم من دون أوقاته الله سبحانه وتعالى سلق ملتنا ثلاثة ስለ ጋራም ተናግሯል ስለ ሰማይም ተናግሯል ስለ ጀነትም ስለ እሳትም ተናገረ ስለ ዝንብም ይናገራል ስለ ጉንዳንም ይናገራል ስለ ሸረሪትም ይናገራል ዛሬ ደግሞ የሸረሪት ጉድ ነው የሚነግረን አንከቡት አضعف المخلوقات በጣም ضعيف ነች በተለይ ደግሞ ከሷ የበለጠ ضعيفነቱ ማን ነው ضعيفው ቤቷ ቤቷን ታውቃላችሁ አይደል በጣም ደግሞ ስራውን ብዙ አይፈጅም በሱ ምሳሌ አላህ ሰጠ آياتها سورة العنكبوت مكية آياتها تسع وستون آية زتنا سلسة زتين سلسة زتين ينقطوش عنوتنا مكي نو روي أن الآيات الأولى منها نزلت بالمدينة ما هكذا لا مجمع أكبابي ያሉት መዲና ነው የወረደችው ብለው ይናገራሉ በተለይ የሚነገርለት ታሪክ አለ نزلت في المدينة في شأن من كان من المسلمين بمكة مكة ينبروا مسلمون لما أنانات نو يوردوا وقال علي بن أبي طالب نزلت بين مكة والمدينة بمكة بمدينة ما هكذا يورد بلو علي شقرقر رسكا من درسنا وال مكينات بلن يوم يعمل لو غلب على ملك ألف لام ميم بسم الله الرحمن الرحيم ألف لام ميم الله أعلم بما يريده بذلك الله بزي من الدفل قبل الله راسي وكن من الناك أو لقرين أحسب الناس ሰዎች መሰላቸውንን አን ዩትረኩ የሚተው يقولوا بما የቁሉ በማለታቸው آمننا አመና አምነናል በማለታቸው ብቻ የሚታለፉ መሰላቸው وهم لا يفتنون ሳይፈተኑ ሳይሰደቱ ሳይመቱ ሳይሰደቡ ሳይገለመጡ ሳይራቡ ሳይንገላቱ ብርድ ሳይመታቸው ዝም ብለው የሚተው መሰላቸው ወለቀድ ፈተነ الذين من قبلهم ከነሱ በፊት የነበሩ ሰዎችን እኮ በተለያዩ ችግሮች ፈተና ፈትነናቸዋል ለዚህ እኮ ነው ነቢ አለይሂ ሰላቱ ወሰላም ከባብ ብኑ አልአረት አንድ ቀን እንደው መኮቹ ገልመጥመጥ ሲያረጉት ተናደደና መጣና አጠገባቸው ካዕባ አጠገብ እንደዚህ ቁጭ ብለው ያሉ መጣና ያ ረሱላላህ አላቸው አለይሂ ሰላቱ ወሰላም አላ ተድዑ ለና አላ ተስተንሲሩ ለና ከአላህ እጅ ላይ ጠይቁልንም ዱዓ ያደርጉልንም አላህ እንዲያመቻችን እነዚህ ጠላቶቻቸው እንደው ቀና ብለን ቀና ብለው ሲያውን ፍርስርስ የሚሉበት ነገር አይፈጠርም ተዞለምን እኮ አሏቸው ነቢዩ ዓለይሂ ሰላቱ ወሰላም ጥሩ ትምህርት ስላስተማሩት የሚችል አቅም ስለገነቡለት ልክ ልኩን ሊነግሩት ቀና አሉና ምን ደርሶብህ ነው ደግሞ አንተ አሉት። ምን ምን አጋጠማችሁ ሲልገሩ ይሄ ተንኮፍ ተንኮፍ የሚደረገው ይሄ 15 ቀን አስሮ ከዚህ 14 ቀን ጠይቀው የሚፈቷችሁ ማለት እኮ ነው። ያሁኑ የኛ ምን ደርሶባችሁ እናንተ ደግሞ ከእናንተ በፊት የነበሩ ሰዎች የሚደረጉትን ልንገር አሉት። አይዋ በቁሙ ከነ ህይወቱ ቆዳው ከአጥንቱ ይገፈፍ ነበር። ይሄ ምንድን ነበር ማለት ይላ ይፋቅ ነበር ይቻላል። ከዚያስ የባሰ በቁሙ በመጋዝ ሁለት ለሁለት ይከፈል ነበር፣ እንደዚህ ይሰነጠቅ ነበር። ወላ የሩድሁ عن دينه ይሄ ሁሉ ግፍና በደል ከአቋሙ ወይ ቅንጭ ጸንቶ ይቀጥል ነበር እናንተ ምን አለባችሁ እኔ አያሳስበኝም ታዲያ አንተ እንደው እኛ ገና ቴሌቪዥን ላይ ስናይ እንኳን ድንግጥ እያልን እንደው የተልፈሰፈስን ምንድን ነው የሚበጀን ወለቀድ ፈተነ الذين من قبلهم ከነሱ በፊት የነበሩ ሰዎችን እኮ ፈትኛለሁ ለምንድን ነው የማያውቁት ለምንድን ነው የማይሰሙት ነው የሚለው አላህ فليعلمن الله الذين صدقوا وليعلمن الكاذبين አላህ ስብሓንሁ ወተዓላ በእንዲህ ያለ እርምጃውና ተግባሩ ትክክለኛ የሆኑትን አማኞችንና ውሸታም አማኞችን ያውቃል። አላህ ያውቃ አላህም አጥሮ የሚያውቃል እኮ ግን ያሳውቃል ማለት ነው። ሊሚዝ አላሁ አልኸቢሰ ሚን አጠይብ ሌላ ቦታ ላይ እንዲህ ነው የሚለው እኮ ቆሻሻዎችን ከንጹሁ ለመለየት ነው። ብረትና ወርቅ በምንድን ነው የሚለየው? መዳብና ብር በምን ይለያል? በሳት ነው አይደል በውሃ ብታጥም ብታጥም ያው ነው ግን እሳት ላይ ቁጭ ስታደርገው ልክ ይሄው ነው እውነተኞችንና ውሸታሞችን ለመፈት ለመለየት ነው ይህ እርምጃ የሚወሰደው አለ አላህ أم حسب الذين يعملون السيئات أن يسبقونا أم أحسب بمعنى همزة الاستفهام بالتانو أحسب الذين يعملون السيئات እነዚያ ወንጀል የሚሰሩ ሰዎች መጥፎ ነገር የሚያደርጉ ሰዎች መሰላቸውና መሰላቸውን አየስቢቁና የሚቀድሙን የሚያመልጡን አን ያዕጅዙና ሳአ ማ ያሕኩሙን እንዲህ ብለው የሚያስቡ ከሆነ የሚሰጡት ብይን በጣም ያስቀይማል አለ አላህ አየፉቱና ፈላ ነንተቂሙ ምንሁም መን ካነ የርጁ ሊቃአ አላህ ከአላህ ጋር መገናኘትን ተስፋ የሚያደርግ ወይ የሚፈራ ረጃ ቢማዕና ካፈም ይመጣል። በተለይ ቁርአን አያዎች ላይ በተለያዩ ቦታዎች ላይ እንደዚህ ይመጣል ይላሉ። መን ካነ የርጁ ሊቃአ አላህ ከአላህ ጋር መገናኘትን የሚያምን ተስፋ የሚያደርግ አለይ ብሎ የሚቀበል ወይ ሞት አለብኝ ብሎ የሚፈራ فإن أجل الله لآت يا الله كتروا مجنو عيكرم وهو السميع العليم الله دمو يميلوتن يميسما يميادرقوتن يميوقنونا ومن جاهد فإنما يجاهد لنفسه يتاقل جاهد نفسه ومن جاهد عدوه ومن جاهد الشيطان የአላህን ጠላት የተዋጋ ነፍስያውን የታገለ ሰይጣንን የታገለ ሰው የታገለው ትግሉ ውጤቱ ለሱ ነው ለአላህ ምንም የሚደርሰው ነገር የለው فإن الله إن الله لغني عن العالمين اللهم كعالم كل عبادنا ጥቅም፣ አገልግሎት የተብቃቃ ነው። ገኒዩን አን ልዓለሚን ወመን ከፈር ፈኢነ ላሃ ገኒዩን አን ልዓለሚን። ሁልሽም ሐጅ ባታደርጊ ከኔ የሚጎልብኝ ነገር የለም። እዚያ እኳ ነው ወሊላሂ ዐለ ናሲ ሕጁ ልበይቲ መን ስተጣዐ ኢለይሂ ሰቢላ ብሎ ወመን ከፈር ይህ ሁሉ በዓለም መጥቶ የሚያለቅሰው በሙሉ ሁሉም አድሞ አንሄድም ቢል ራሳችሁን ትጎዳላችሁ።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 አይ ወለነጅዚየነሁም አላ አዕማሊሂም ቢአሕሰኒ ዐመሊን ካኑ ዐሚሉሁ። አንዳንድ ጊዜ ሰነፍ ብለህ አንዳንድ ጊዜ ምናምን የሆነ ነገር እያስጨነቀ ምናምን የምትሰግደው ሰላት አለ አይደል? አንዳንድ ጊዜ ደግሞ እንደው በኹሹዕ ደንቦችን አሟልተህ ትንሽ ሻል ብለህ የምትሰግዳት በቃ ሻል ያለው ዒባዳ ይፈለግና ሌላውን በሙሉ በዚያ ሂሳብ ስጡት ይባላል። አላህ ገኒይ አይደል አያልቅበት አላህ ቸር አይደል በመጥፎ ነው የማስብባችሁ ቢልስ ማን እንዳለበት ና من كان يرجو لقاء الله فإن أجل الله لآت ማለት ያው ያሰበው ሰውዬ አላህ ጋር መገናኘት አይቀርም ብሎ የተመኘ ሰው መጪ ነው አይቀርበትም ማለት ነው። የፈራም ተስፋ አለው ጥሩ አለው ማለት ነው ቀጥሎ ነው ላለው ነው እኮ የተፈለገው ወሆ ሰሚዑል አሊም ነው ይዘጋጅ ነው ማለት ምን እንደማለት ነው መሰለ ሂሳብ አለብኝ ብሎ የሚሰራ ሰውና ምንም የለብኝ ብሎ የሚሰራ ሰው አንድ ነው አይደለም ባት አለብኝ ብሎ የሚሰራ ነጋዴና ባትማ የለብኝ ብሎ የሚሰራ እኩል ናቸው ያው ሰሚዑ ልዓሊ ማለት ቀጥሎ ሰሚ ያለብህ ታዛቢ ያለብህ ነው እኮ ምነው ሐነፊ ወልድሳ ልጅም የት ደረስኩ አንተዬ أرى لم الذي حسب الناس أن يدركوا أن يقولوا آمنا سبب النزول لخباب بن الأرد تنقرني روى الإمام البخاري عن خباب بن الأرض قال شكونا إلى رسول الله صلى الله عليه وسلم وهو متوسد بردة له في ذل الكعبة فقلنا له ألا تستنصر لنا ألا تدعو لنا لناتشو فقال قد كان من قبلكم يؤخذ الرجل فيحفر له في الأرض فيجعل فيها فيجاء بالمنشار فيوضع على رأسه يا الله ኋላ ያሉትን ነው እንጂ ይችን ነው ወላሂ ለዩቲመነ አላሁ ሀለል አምራ ይህንን ዲን አላህ ያስፋፋዋል፣ ይሞላዋል፣ ያዳርሰዋል አሉ ሐታ የሲረ ራኪቡ ሚን ሰንዓ ኢላ ሐድረመውት ላ የኻፉ ኢላ ላህ ወዚዕብ አላ ገነሚ ከሰንዓ እስከ ሐድረመውት ድረስ እንግዲህ ከአስመራ እስከ አዲስ አበባ ሊሆን ይችላል። ወይም በክልል የልናገር እንዴ የሰው ሀገር እንደነካው መሰለኝ ከአዲስ አበባ መቀሌ እሺ ራቅ ያለ ክፍለ ሀገር ነው ወይ ጎዴ እዚያ ድረስ የሚሆን አገር ሲሄዱ ምንም ማንንም ሳይፈራ በሰላም በእስላም ስም በሙስሊም እንትን አስተዳደር ሰላም ሆኖ ሰዎችን መንካ መጀመሪያ ሰው ከመፍራቱ በፊት አላህ እንደሚያደርገው ያውቃል። የእስላምን ዲን የተገበሩ ሰዎች ምንም ቢሄድ ወድቆ ቢያገኙ እኮ አይነኩም። ወድቆ ያገኘ ሰው ኃላፊነት አለበት። ገንዘብ ወድቆ ያገኘ ሰው ምን ያደርጋል? የጠፋው ያለ መስጂድ በር ላይ የቆመ መጠየቅ አለበት። ስለዚህ ማንም ሰው አላህ Subhanahu Wa ከፈራ ሰዎችን ከመበደሉ በፊት ሰዎች ያውኛል ከማለቱ በፊት የሆነ ፖሊስ ይቆጣጠረኛል ለነ መንግስት ይዘኛል ከማለቱ በፊት ማን ይፈራል? አላህ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከሰንዓ እስከ ሐድረመውት ድረስ ሲጓዝ ማንንም አይፈራም። በስ ምናልባት ፍየሎች፣ በጎች ይዞ ከሆነ ቀበሮ ከበላብኝስ ብቻ ብሎ ይፈራል። ቀበሮ አላህን አይፈራማ። ጅብ አህያው ሊበላበት ይችላል። የእስላም አስተዳደር አያውቅ ጅብ የአላህን ህግ ምናምን ሙቶ የመነሳት ከሞትኩ በኋላ እጠየቃለሁ የማይል እኮ እንደ ጅብ እንደ ቀበሎ ማለት ነው አይደል ከያገኘውን ዝም ብሎ የሚበላ የሚሰበስብ አረ እንደ ጅብ በሆነ <laughs> ጅብነት ይሻላል ቀበሮነት እኮ ይሻላል أولئك كالأنعام بل هم أضل በአኼራ ሲታይ ሰው ባልሆንኩኝ ነው የሚያስብለው የአኼራ ቅጣት ጅብ መሆን እኮ ችግር የለውም እዚህ በዱንያ ላይ ምናምን እያነከሱ መህር ነው ጫካ ለጫካ እየሄዱ አጀል ሲደርስ መሞት ነው ከሞትክ በኋላ ቅጣት የለም ላይ የሰው አህያ በላ ምናምን ተብሎ አይጠየቅም ጅብ ይጠየቃል አይጠየቅም ቀበሮም <laughs> ኢንሻአላህ አኺራ እንገናኛለን አትገናኝ አትገናኝ ወላ አረ ያ አሳድጌ አሳድጌ በልት አዎ ለዚህ ነው አላህ Subhanahu Wa Ta'ala አርሐሙር ራሂሚን እዚህ በዱንያ ላይ አክብር ሰጥቼ ሰው ሆነ የኔን እንትን ካልፈራ በስተቀር ሌላ ሰው ሰዎች እኮ ሰው ፈርተው ስለሚኖሩ ነው ይኸው ዙልሙ ላይ በዛው ሰዎች አላህን ፈርተው መጥፎ ነገር መተው ሲጀምሩ እኮ ሁሉም ሰላም ነው ነብዩ አለይሂ ሰላቱ ወሰላም ይሄ ዲን ተስፋፍቶ ይህ አይነት ስነ ምግባር ለህዝቦች ዘንድ ደርሶ ማንም የማንንም ገንዘብ ስለማይነካ አንድ ሰው ግመሎቹን ጭኖ መኪናውን ጭኖ ንብረቱን ተሸክሞ ከሰንዓ እስከ ሐድረሞት ድረስ እስከሚሄድ ድረስ አንድም ሰው አይናገርም። ምናልባት ፍየሎችና በጎች ከያዘ ተውላና ቀበሮ ካልፈራ በስተቀር ይሄ ይመጣላችኋል። ይህ ዘመን መጣ ወይስ ገና ነው ወይስ አልፏል? እንዴት ነው? አሁን ይኖር ይሆን የመን ወይስ የመን ነው መቅሱዱ? በትክክል የመን ሀገር ነው? እንዴት ነው? ያ አላህ አልፏል ወይስ ገና ነው? ገና ነው አይደል? በቅርብ ጊዜ በዒሳ ጊዜ ነው የሚመጣው አለ አርባ ቀን ነገር ናታ ለአርባ ቀን ብቻ ነች የምትሆነው አልፏል ሱብሃንአላህ ግን خامس الخلفاء የሚባሉ ሰው ታውቃላችሁ አምስተኛው ኸሊፋ በሙስሊሞቹ ዘንድ አምስተኛው ኸሊፋ ተብሎ የሚነገረው ማን ነው መቼም አራቶችን ታውቋቸዋላችሁ አደራችሁ እንዳታሳፍሩኝ። የቁርአን ተፍሲር እየቀራን አራቱን ኸሊፋ ማያቅ እዚህ እንዳልሰማ አራት ዘፋኞችን ስም እየቆጠረ የአራት ኳስ ተጫዋችን ስም እየቆጠረ አራቱ ኸሊፋ አምስተኛው ግድ የለም ይጠፋችሁ ምንም አይደለም። ግን አራቱ ለማንኛውም ሸይጣን ጀሮ ይደፈን አይታወቅም። ማያቅ ይኖራል። አቡበክር፣ ዑመር፣ ዑስማን፣ አሊ አራቱ እነዚህ ናቸው አይደል? አምስተኛው ማን ነው? ሙዓዊያ ነው አው ሐሰን ዓሊ ዑመር ብን አብድልአዚዝ የሚባል ጀግና ሁለት ዓመት ነው ያስተዳደሩ። እኔ መቼስ አጋን ነው ይሁን አላቅም። በዑመር ብን አብድልአዚዝ ቀበሮና በግ አብረው ይውሉ ነበር ብለው ጻፉ ሰዎች። ቀበሮና በግ ድመትና አይጥ አብሮ አይውልም ማለት በዑመር ብን አብድልአዚዝ ዘመን ጠገቡና ነው ቀበሮ የሚገርመው ዘካ ሰብስቦ ዘካ ሰብስቦ የሚሰጥበት ጠፍቶ የት እንስጥ ተብሎ አሚሩ ጋር እስከሚደርስ ድረስ ደርሷል ይባላል አድል ፍትህ እንዴት ለሰው ልጆች ረሃ እንደሚያመጣ ሰላም እንደሚያመጣ ዑመር ብን አብዱልዓዚዝ አሳይተዋል የነ ዑመር ብን ኸጣብ ጊዜ አይደለም የረሱል ስ ላ ጊዜ አይደለም በኋላ እንኳን ስለዚህ ነው ኢስላም በነብይ ብቻ ነው የሚተገበረው ብሎ እንዳይታሰብ አላህ ያሳየው ተአምር ነው። መጀመሪያ አንተ ተምሳሌት ሁነህ ካሳየው ኢስላም ያ የተጠበቀውን የተፈለገውን ነገር ማድረግ የሚችል ታላቅ ሃይማኖት ነው። ምን አሉ? ሌላ ደግሞ እዚህ ቃለ አለይሂ ሰላቱ ወሰላም إلى حضرموت ولكنكم تستعجلون ነው እና አትቸኩሉ እናንተ ነው ሌላው ሌላው ابن ماجه سعد بن أبي وقاص ጠቅሶ ምን አለ قلت يا رسول الله أي الناس أشد بلاء ማን ማን ነው የሚፈተነው ፈተና የሚደርስበት ሰው ማን ነው እንደው ምን አይነቶች ሰዎች ናቸው እነዚህ እርጉሞች አላህን ሲያስቀይሙ ነው በላ የሚመጣባቸው የሚታሰሩት የሚደበደቡት የሚባረሩት ወይስ እንዴት ነው ብዬ ጠይቂያቸው ነበር قال الأنبياء ثم الأمثل فالأمثل يبتلى الرجل እንደውም ዋና ፈተና የሚደርስባቸው እነማን ናቸው ነቢያቶች ናቸው ከዚያም በኋላ ወደ እነሱ ቀረብ ያሉት በዒባዳ ወደ አላህ በመቅረብ ከዚያም እንዲሁ እያለ ነው የሚወርደው እንጂ ከአጥፊዎቹ አይደለም የሚጀመረው የዱንያ ፍትህ በየት ነው የሚጀምረው በጣም አጥፊዎቹ ላይ ነው አይደል እርምጃው የሚበዛው የአላህ ግን እንደዚህ አይደለም ዱንያ ላይ ያለው ፈተና ምክንያቱም ማጠብ ስለሆነ ማጽዳት ስለሆነ ምን አሉ ነቢዩ አለይሂ ሰላቱ ወሰላም يبتلى الرجل على حسب دينه እንዲያውም የሰው ልጅ ፈተና የሚደርስበት የእምነቱ አቅምን ያህል ነው فإن كان في دينه صلبا اشتد بلاؤه ዲኑ ላይ ጠንከር ያለ ጉልበት ያለው ከሆነ ፈተናውም ጠንከር ይላል يا الله وإن كان في دينه رقة ابتلي على حسب دينه ዲኑ ለስለስ ያለ እንዲያው ቀለል ያለ ከሆነ በዚያችው ልክ ነው የሚፈተነው فما يبرح البلاء بالعبد حتى يتركه يمشي على الأرض وما عليه خطيئة በዚህ በዱንያ ላይ አላህ ስብሓንሁ ወተዓላ ባሪያውን አይተውም ከዕለት ወደ ዕለት እየፈተነው በየጊዜው እየፈተነው እየፈተነው በዚች መሬት ላይ ምንም አይነት ወንጀል ሳይኖረው ንጹህ አርጎ እስከሚለቀው ድረስ ከዚች መሬት ሲወጣ አንድም ወንጀል የሌለው አርጎ ንጹህ አርጎ እስከሚለቀው ድረስ ይፈትነዋል ስለዚህ የሚፈተኑ ሰዎች የሚታሰሩት የሚባረሩት የሚደበደቡት ከአላህ ዘንዳ የተጠሉ ሆነው አይደለም እንደውም በዚህ ሐዲስ ላይ የምንረዳው የበለጠ ፈተና አላህ የሚያበዛባቸው ባን ላይ ነው የቅርብ ባሮቹ ላይ ነው እንደሚችሉት እንደሚወጡት ያቃልና ነው አላህ በያኑ ሱነቲላህ የአላህ ስብሓንሁ ወተዓላ ተለምዶ ስራው ተግባሩ ምን እንደሆነ አይተናል أن الإيمان يصدق بالأعمال أو يكذب የውስጥ እምነት በእኛ አናቀውም እንጂ ውስጥ እምነት ያለው ሰው ላዩን ያዝዘዋል ሐሰኑ البصري ምን ብለዋል የሚባለው ليس الإيمان بالتمني ولا بالتحلي እምነት ማለት በምኞት አይደለም ወላ ቢተሐሊ በጌጥም አይገኝም በልብስም አይገለጽም በወሬም አይደለም እንደማይሽ ማ ወቀረ ፊል ልብ ውስጥ የሰረጸ ልብህን የሞላ ከዚያ በኋላ ወሰደቀቱል አዕማል ተግባሮች ያንን ያረጋገጡ እጅህን እንደ እንደሚፈልገው ማዘዝ የቻለ አይንህን እንደፈለገ ማዘዝ የቻለ ጀሮህን እንደፈለገ ምላስክን እንደፈለገ ማዘዝ የቻለ እምነት ነው እንጂ ውስጥ ብቻ የታፈነ እምነት እምነት አይባልም። አንዳንዶቹ እንዲህ አታርግ ሲሉት አይሉት እምነት በልብ ነው እንጂ ይላሉ። እምነት በልብ ነው። የሙርጃ እምነት ነው ይሄ። ሙርጃ የሚባል ቡድን አለ። አላህ እምነት ነው እንጂ ውስጥህ ማመን ነው እንጂ ላውና ምን አረክ ምን አረክ ብዙ አይጠይቅህም የሚሉ ሰዎች አልኢማን ቀውሉን አልኢማኑ اعتقاد وقول وعمل يزيد وينقص ሁለተኛው إمكان التكليف بما يشق على النفس فعله أو تركه ولكن ليس بما لا يطاق የሰው ልጅ በጣም የሚያስቸግረው የሚከብደው ነገር ላይ ሊታዘዝ ይችላል ግን ከአቅሙ በላይ የሆነ ግን አይገደድም ዝም ብሎ ከበደህ ማለት አንድ ነገር ከአቅም በላይ ሆነ አይደለም ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ግን ያ ማለት የማይከብድ ስራ ነው ማለት አይደለም ሁሉ ነገር ቀላል አይደለም ተሕዚሩ المغترين من العقوبة وإن تأخرت زمنا ما فإنها واقعة ዱንያ ላይ ቅጣቶች ስላልመጡ ሰዎች መቼ ነው ቅጣት የሚመጣው ስለዚህ የተባለው ነገር ሁሉ የማይመጣ ቢሆን ነው ብሎን ሊሞኙ አይገባቸውም ቢዘገይም መምጣቱ አይቀሬ ነው ነው ثمرة الجهاد عائدة على المجاهد نفسه የጀሃድ ውጤቱና ፍሬው መጀመሪያ በሙጃሂዱ ላይ ነው የሚታየው ለሙጃሂዱ ነው የሚሆነው ለሙጃሂዱ የተዘጋጀውን አጅር ነው የሚያገኘው ለሙጃሂዱ ቤተሰብ ነው አላህ የሚያወጣለት የሚያተርፈው ከዚያ በኋላ ከሱ ጋር የተያዙም እንደዚሁ ሊጠቀሙበት ይችሉ ይሆናል ምን ማለት ነው ለራሱ የሰራ ከሆነ ለአላህ እንዲህ አድርጌ እንዲህ አድርጌ እንዲህ አድርጌ እያለ ሊመጣደቅ አይገባም ማለት ነው። ብዙ ሰዎች የሆነ እንዲያው ሰው ፊት እኮ ነው አላህ ይቀበለን እንጂ <laughs> ለአላህ ስንት ስንት መስዋዕት ከፍለናል ይላሉ። አንተ ለማን ነው የምትነግረው? አላህ እንደሆነ አውቆት መዝገብ አድርጎ ወራርዶልሃል። አንተ ለስንት ተወራለህ? እንዲህ ብዬ ታስሬ፣ እንዲህ ብዬ ተደብድቤ፣ እንዲህ ብዬ ምናምን ተቀምቼ يا أخي اترك الله سبحانه وتعالى سيفتنه من جاهد فإنما يجاهد لنفسه لراسه ነው እኮ የታገለው ለሰው ማውራት እርግጥ አንዳንድ ጊዜ ለሰዎች አርአያ የሚሆን ነገር ነው ብለህ ካሰብ በጣም ጥንቃቄ አድርገህ ልትነግር ይችላለን አልበለዚያ ግን ሁልጊዜ የሰራውን ስራ ለሰዎች ማውራት አግባብ አይደለም تقرير عقيدة البعث والجزاء بذكر الوعد للذين آمنوا وعملوا الصالحات وتكفير السيئات والجزاء الأحسن وهذا يتم يوم البعث ووصينا الإنسان بوالديه حسنا የሰው ልጅ በወላጆቹ ላይ መልካም እንዲውልን አደራ ብለናል የሰው ልጅ መክረናል የሰው ልጅ አዝዘናል የሰው ልጅ አደራ ብለናል ሁለት ወላጆቹን በተመለከተ ወይን ጃሃዳክ አባት እናትህ ቢያስገድዱ ሊቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ምንም የማታውቀውን ነገር በእኔ እንድታጋራ ቢያስገድዱ አንዳንድ አባት እንደ ኢብራሂም አባት ያለው ያስቸግራል፣ ያስገድዳል፣ ወደ ሽርክ ይጠራሃል። የተውሂድ አስተምሮትህን ይቃወማል وإن جاهداك على لتشرك بي ما ليس لك به علم فلا تطعهما። እሺ እንዳትላቸው እምቢ በላቸው فلا تطعهما። إلي مرجعكم ወደ እኔ ነው የምትመለሱት የኋላ ኋላ فأنبئكم بما كنتم تعملون። እናንተ ታደርጉት የነበረው ዱንያ ላይ ትፈጽሙት የነበረውን ነገር በሙሉ እነግራችኋለሁኝ አለ والذين آمنوا وعملوا الصالحات እነዚያ በአላህ ስብሓንሁ ወተዓላ ያመኑና መልካም ስራዎችን የሚሰሩ ሰዎች ለኑድኪለነሁም ፊ ሳሊሒን ከመልካም ሰሪዎች ጋር እናስገባቸዋለን ጀነት ወሚን ናሲ ከሰዎች መካከል መን የቁሉ የሚል አለ አመና ቢላህ በአላህ እምነናል የሚል አለ ፈኢዛ ኡዝየ ፊላህ በአላህ ስራ ላይ በአላህ ዒባዳ ላይ በአላህ በማመኑ ምክንያት አዛ ሲደርስበት በሙስሊምነቱ ጺም በማሳደጉ ሱሪ በማሳጠሩ ሒጃብ በመልበሷ ሰላት በመስገዱ ጀማ ሰግዳለሁ በማለቱ አህባሽ አልሆንም በማለቱ አረሕማኑ አለ ልዓርሽ እስተዋ በማለቱ አዛ ሲደርስበት ጀዓለ ፊትነተ ናሲ ከዓዛብላህ ይህ በዱንያ ላይ የሚደርስበትን ፈተና፣ ግርፋቱን፣ ስቃዩ ምናምን እንደ አላህ ቅጣት ያደርገውና እንግዲህ ከዚህ በላይ ምን ሊመጣብኝ ነው ብሎ ያሉትን ይቀበላል፣ ይለውጣል፣ አቋሙን ይመለሳል። ወለኢን ጃአ ነስሩ ሚን ረቢክ ከአላህ ድል ሲመጣ ደግሞ አህባሽ ጥርግርግ ብሎ ሲጠፋ እኮ ካገሩ ማለት ነው። አሁን እንዲህ ተብቶ ያለው አህባሽ አንገቱን ደፍቶ የሄደ እንደሆነ ወኢንሻአላህ ቀሪበን ሰይኩኑ ሀዛ ባጢል ሊቀጥል ነው ባጢል እኮ ቀጥሎ ያቅም ቢቀጥልማ አንቆልን ነበር እኮ ባጢል እንዲሁ ነው የተወሰነ ጊዜ ግርግር ይፈጥርና ከዚያ በኋላ ውሸት ያልቃላ አልከذب وإن غدا لا يعشي ለምሳ ቢሆን እንኳን ውሸት ራት አያስደግም አይቀጥልም ሁለተኛ ረመዳን ኧረ አላህም አይሻብን ወለኢን ጃአ ነስሩ ሚን ረቢክ ቢመጣ ለየቁሉነ ይላሉ እና ኩና ማዕኩም እኛ እኮ እናንተ ጋር ነበር እንደው ቁጣቱ ከበድ ሲልብን ነው እንጂ ወደዚያ ሾንደል ያለው ይላሉ አለ አወለይሰ አላህ ቢአዕለመ ቢማ ፊ ሱዱር ልዓለሚን በዓለም በዓለሞች በዓለም ውስጥ ያሉ ሰዎች ልብ ውስጥ ምን እንዳለ አላህ የማያውቅ መሰለህ አያውቅም ነበርን ለምን ወደዚያ እንደሄዳቸው አያውቅም እንግዲህ እኮ አልቆላቸዋል ምን ተው የነሱ ነገር አላዋጣም ብለው እኮ ሄዷል ገለልተኛ ነን ሲሉ ቆዩና ከዚያ በኋላ መስጂድ መታደር ሲጀምር እኛም እኮ እንግዲህ ያው አሃ አንተማ ዋሃቢዮች ጋር አይተን አልነበር እንዴ ሲባ አረ እኔ እኮ እንደው መቼም ለጊዜው ብዬ ነው እንጂ ነገም ደግሞ የኛው እንዲህ ሲሆን እኛ እኮ አለይ ሰላ እኛ አብረን አልነበርም إنا كنا معكم أوليس الله بعالم بما في صدور العالمين وليعلمن الله الذين آمنوا وليعلمن المنافقين ትክክለኛ አማኞችንና ውስጣቸው ሳያምን አምነናልና ማዕኩም ሚሉ የነበሩትን ሰዎች ሙናፊቆችን አላህ በትክክል ያውቃል ለሰዎችም ያጋልጣል በተለያዩ ፈተናዎች ላይ ያቀርብና የእንደዚህ ያወጣቸዋል وقال الذين كفروا للذين آمنوا ويدفرت كهديان لا ما يوش من قالوا اتبعوا سبيلنا ينيام من قد تكتلوا ولنحمل خطاياكم ان انت الله يقطع بشرك ነው የምትሉት አይደል እኛ ወንጀላችሁን እንወስድላችኋለን እኛ እንሸከምላችኋለን ይላል ድንቅም አልተሸከመችም አሁን ያልፍልሃለሁ አላህን ካድና እኔ ያልፍልሃለሁ እኮ ነው وما هم بحاملين من خطاياهم من شيء ከነሱ ወንጀል ቅንጣት ያህል አይሸከሙላቸው ምን ሞኛለ እነሁም ለካዚቡን ውሸታሞች ናቸው። ኃላፊነት የመውሰዱ ፍቃዱ ስልጣኑ እንዳልተሰጣቸው ያውቃሉ እንደማይችሉ ወለየሕሚሉና አስቃለሁም እነሱ የነዚያ እኛን ተከተሉ የሚሉ ሰዎች ይሸከማሉ ወንጀሎቻቸውን የእነሱን ሸክም ወአስቃለም ማ አስቃሊህም ሌላ ወንጀሎችንም ይሸከማሉ የምን ወንጀል እዚህ ክፈሩ እያሉ ሰበብ የሆኑትን ነዋ እንዲሁም ለነሱ በዚህ ምክንያት የተሳሳተላቸው ካለ ያንን ይሸከማሉ ማለት ነው وأثقالا أي من أجل قولهم للمؤمنين اتبعوا سبيلنا ይሄ ነው ያለው የተቀበላቸውም ካለ ከእነሱ ጋር ሰውን ያጠመመ ሰው ያጠመመውን ያጠመማቸውን ወንጀሎች ይሸከማሉ ولا يسألون يوم القيامة عما كانوا يفترون دنيا لا يكتفت ينبرون نقر كله يكاما كان يتيقوا بتال لله الله سبحانه وتعالى أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول